الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إخوتي وأخواتي في الله درسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع رقم الحديث 692 ዛሬ ኢንሻአላህ ተዓላ ከብሉግ المرام 692ኛው ሐዲስ ላይ እንነሳለን من يقرأ المثنى فليتفضل مشكورا بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعن معمر ابن عبد الله رضي الله عنه عن رسول الله صلى الله عليه وسلم قال لا يحتكر لا يحتكر إلا خاطئ رواه مسلم وعن معمر بن عبد الله رضي الله عنه عن رسول الله صلى الله عليه وسلم قال لا يحتكر إلا خاطئ رواه مسلم ማዕመር ابن عبد الله ከተባለው ሰው ተዘገበ ስራውን አላህ ይደግለትና ከረሱል ሰለላሁ ዐለይሂ ወሰለም ዙንያ ወራው እሳቸው ምናሉ ቃል ላ يحتكሩ አያከማችም አያካብትም ኢላ ኻጢኡን ስተተኛ ሰው ወንጀለኛ ሰው ካልሆነ በቀር ሰው የሚመገበው የሚጠጣው ማን ነው የሚለብሰው ያው እየፈለገው እያለ ያለውን ነገር ገሶ የሚያከማች ሰው አይኖርም ወንጀለኛ ሰው ካልሆነ በስተቀር ብለዋል ነው የሚለን ላ يحتكሩ አያካብትም ማዕናው አያካብት ነው ድንጥሬ ቃሉ አያካ ይሄን ስራ የሚሰራው ጥፋተኛ ሰው እንጂ ይሄን ስራ ይሰራው አይሰራውም ማለት ነው ነገር ግን እንዳሰሩ እንዲያለ ስራ ይሄን ከሰራችሁ ጥፋተኞች ናችሁ ማለት ይወሰዳል የሰዎችን ቀል ማለት ነው በንግድ ወዘተ ጊዜ እየጠበቀ ቀስ እያለ ለመቸብቸብ እንዲመቸው አያከማችም ኢላ ኻጢኡን ኻጢ ማለት ያው ኸጧ ላይ የወደቀ ማለት ነው እቃዎችን ለንግድ እንገዛቸዋለን ነገር ግን ገበያ እስከሚወደድ እናከማቻቸዋለን ሲወደድ እንሽራለን ተብሎ ሰውን ለማስቸገርና ለመቸርቸቀስ እያሉ ማለት ነው ከአቅም በላይ የሆነ እንትን ሰዎችን የሚጎዳ አይነት ሁኔታ ስራ የሚሰራው ጥፋተኛ ሰው ብቻ ነው ማከማቸት ለሁለት ይከፈላል አንደኛው حرام ነው የሰዎችን ቀለብ አከማችቶ ሰዎች ጋር እህሉ ሲማን ነው ቀለቡ ሲው በጣም ከመጠን በላይ ሲወደድ አውጥቶ ቀስ ያደረገ መቸብቸብ ማለት ነው ይሄ ክልክል ነው ነሃ አዩህተከረ ጣዓሙ ሚላለ ሁለተኛው የሚፈቀድ አይነት ክምችት አለ ያው ብዙ አንገብጋቢና አስፈላጊ ያልሆኑ ጉዳዮች እንደ ወጥ እንደ ዘይት እንደ ማር እንደ አልባሳት እንደ እንሰሳዎች የእንሰሳ ቀለቦች የመሳሰለውን ይመስል yes ይቻላል ነው ይሄ ከሆነ ይቻላል ጃይዝ ነው የሰዎችን ቀለብ ሰብስቦ ከማይቶ ግን ማስቀመጥ ሰዎችን ለችግር መዳረግ እሱ حرام ነው ያሉ ስለዚህ አንድ ሰው አከማችቶ እህል ተወዷል ባካ አውጣ ሽጥ ቢሉትም አልሽጥም ማለ ምን ይደረግ ይጅበሩ አለ በይዒ ከማ የቢዑ الناس ማንኛው ሰው እንደሚሸጥ ባለው ዋጋ ሽጥ ተብሎ ይገደዳል ማለት ነው ለምን ሰዎች ለችግር እንዳይዳረጉ እንዲ ካለ መንግስት ያንን ያከማቸውን አውጥቶ መሸጥ ይችላል ብለዋል ቀጥሉ وعن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال لا تسر الإبل والغنم فمن فمن ابتاعها بعد فهو بخير النظر نظرين بعد أن يحلها أن يحلوها أن يحلبها إن شاء أمسكها وإن شاء ردها وصاعا من التمر متفق عليه وللمسلم <clears throat> فهو فهو بالخيار ثلاثة أيام وفي رواية له علقها بخاري بخاري ورد معها عصا من الطعام لا سمراه سم سمرأه قال البخاري والتمر أكثر عفوا وعن عن النبي صلى الله عليه وسلم قال لا تسر الإبل والغنم فمن ابتاعها بعد فهو بخير النظرين بعد أن يحلو باها إن شاء أمسكها وإن شاء ردها وصاعا من تمر متفق عليه ولمسلم فهو بالخيار ثلاثة أيام وفي رواية له علقها البخاري ورد معها صاعا من طعام لا سمراء قال البخاري والتمر أكثر كأبو هريرة سراچون الله سبحانه وتعالى ይውደድላቸውና ተዘገበ ይለናል እሳቸው ደግሞ አኒ ነብይ አነ ነብይና አኒ ነብይ ለውጣላቸው አ ሐምዝ ከሆነ አነ ነብይ ነው የሚሆነው አይን ከሆነ ግን አኒ ነብይ ነው እንጂ አነ ነብይ አይደለም انه قال እርሳቸው አሉ لا تسروا الابل جملن አትሰሯት والغنم ፍየልንም ማለት ጋታቸውን ለአንድ ቀን ለሁለት ቀን ያሰውታል ጥጃው እንዳይጠባ ግልገሉ እንዳይጠባ ያን ጊዜ ጋታቸው በጣም ትርትር ይላል ወተታም ይመስላሉ እንደዛ እንደ ገበያ ያወጣቸዋል ሰውየው ያን ያየ ሰው በቃች ፍየልማ ለእርባታ ትሆናለች እቺማ ግመል ለርባታ ተሆናለች ለወተት ተሆናለች ብሎ ሊገዛ ይችላል እሺ ይግዛ ማሰሩን ከለከለ እንደገና እንደዛ ሰው የሸጠ ሰው ፈመን ይብታሃ የገዛት ማለት ነው ባዕዱ ከዛ ከግብይት በኋላ ከታሰረች በኋላ ማለት ነው ጡቶቿ ፈሆሱ بخير النظرين ከሁለት ምርጫ የተሻለውን ይወስዳል بخير النظرين ከሁለት አማራጭ የተሻለውን ይወስዳል بعد ان يحلبها ካለባት በኋላ እስከሚያልባት ነው ወጣ ማግታለይ ወጣ ማታስለይም ካለባት በኋላ ደግሞ ድጋሚ ሲመጣ ያ ወተት የሚባል ነገር የለም ድራሽ ነው የሚጠፋው ጅባስ ወዲት ነገር ስለዚህ ካለባትና ከጣ በኋላ ኢንሻ አምሰከሃ አይ ምን አይሞታ ወደ እንቀጥል ዝም ብዬ ገዝቻለሁ ግብይቱን ባዘርግ ይሻለኛል ካለ ይቀጥል ነው አራ እቺማ ዳቶኝም የመጀመሪያው ብቻ እንጂ ከዛ በኋላ ያለው ወተቷ በጣም ደካማ ሳትሆነኝም ካለ ምን ያድርግ ተራደሃ ይመልሳት ያችን ፍየል ወይም ማሽን ግመል ወሳዓን ሚን ተምሪን ወሳዓን አንድ ቁና ሚን ተምሪን ከተምር ከተምር አንድ ቁና ጨምሮ ይመልስ ማን ነው ይመልሳ ለምን ይጨምራል ምን ብሎ አይመልስም አሃ ያው መቼ ስጋቷ ላይ ተከማቸውን ቢሆን ጠጥቷልና ችሞ ተጠጣ? መጠጣቱ ዋጋ ያስከፍላል በነዛ ይጠጣል ማለት ነው ገብታችኋል ወተቷ ታልባ ነው ጦቷ ታስሮ በጣም አግታ ገበያ ወጣች ያየሰው ገዛት ወሰደ ቤቱ አለባት ያለበው ምንም መጠጣት አይቀርም አይደል ከዛ ድጋሚ ወተኛ ተሰኛ ሳይ ሊያልብስል ግን የለም ወተቷ ደካማ ነው ያ የጠጣውን ወተት ፈንታ ቀለቧን ይክፈል እያለ ሰዎቹ ብሩን ይቀበል እንስሳትን ያስረክባቸው ነው ማለት ግልጽ ነው ካልገባችሁ አልገባም ማለት ثم فهو بالخيار እሱ በምርጫ ነው ሰውየው ያለባት ለስንት ቀን 30 አያም ለሶስት ቀናት ሶስት ቀናት ምርጫ ይሰጠዋል በሶስት ቀን ውስጥ አይቶ ገምግሞች ፍየል ተወኛለ አተወኝ ብሎ ይጨርስ ከዛ በኋላ ይችላል ማለት ነው وفي روايه له لمسلم علق البخاري البخاري تعليق አረጋ ሲሆን تعليق ማለት ከከሬ ከከሬ ከሬ ከከሬ ከሬ ከከሬ ዞ አወራኝ የማይባል ዝም ብሎ ላይ ቁንጮ ደግሞ አቡራ ነገሩ እንደምንለው ማለት ነው እሱ ታሪክ ይባላል እዛ ላይ ምን አለ ወረደ ማሐሳ ምን ጧአሚን አንድ ቁና ስንዴ ወይም ገብስ ላሰምራ ሰምራ የሆነች አንተ አይባልም ሰምራ በጣም ልዩና ጥሩ የሆነችው አይነት ሰምራ ትባላለች እሷ ማምጣት አይጠበቅበትም ብቻ አንድ ቁና ገብስ ወይም ስንዴ ማለት ነው قال البخاري والتمر اكثر ተምር ነው ዘገባ በዛ ነው ወሳዓ من ተምር የሚለው ዘገባ የበዛ ምን የተሻለ ነው ነው لا تصر الابل والغنم فمن ابتاعها بعد ከዚህ በኋላ ማለት بعد هذا النهي كذكر كلا وجه آه، بهارا وما وبعد صار ወይም ሻጩ እንደዚህ ካሰራት በኋላ ጋቷን ለማለት ነው የምጠቀመው ይላል ቀጥሉ وعن ابن مسعود رضي الله تعالى قال رضي الله تعالى عنه قال من است اشترى شاة محصلة فردها فلي فلي فردها فليرد معها صاعا رواه البخاري وزاده الإسماعيلي من تمر وعن ابن مسعود رضي الله عنه قال من اشترى شاة محفلة فردها فلي فليرد معها صاعا رواه البخاري وزاد الاسماعيلي من تمر ያው ያለፈውን ሐዲስ ነው እየደገመው ያለው ተመሳሳይ ሐዲስ ነው من اشترى شاة ፍየልን የገዛ ሰው ማለት ነው محفلة ማለት ወተቱ በጋቷ ውስጥ የተቆለለ የተከማቸ ሲሆን ሁን ተብሎ ፈረደሃ መለሳት ይቺ አትሆነኝም ብሎ ወደ ባለቤቱ አፈረሰ ገበያውን ما ማሳን አንድ ቁና ይክፈል አንድ ቁና ይክፈል ብለዋል ቡኻሪ በዘገቡት ሐዲስ እስማኤሊ ሚን ተምሪን ብለዋል ምን ነበር በቀደሙ አንዱ ዘገባ አንዱ ምን ምን ተምርን ነው ስለዚህ በሁለቱም ያው ይገለጻል ግን ምን ተምርን የምትለው ወረዋ ተምሪ አክሰር ያለው ይሄ ነው ከተምሪ ሆን የሚለው ብዙ ዘገባ አለ ነው ቀጥሉ وعن أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم مر على سبرة من, من طعام فأدخل يده فيها فنالت أصابعه بلا فقال ما هذا يا صاحب الطعام قال أصابته, أصابته السماء يا رسول الله قال أفلا, أفلا جعلته فوق طعام كي يراه الناس من غش فليس مني رواه مسلم ما شاء الله وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم مر على صبرة من طعام فأدخل يده فيها فنالت أصابعه بلالا فقال ما هذا يا صاحب الطعام قال اصابت السماء يا رسول الله قال فلا جعلته فوق الطعام كي يراه الناس من غش فليس مني رواه مسلم ከአቡ ሁረይራ ተዘገበ ስራቸውን አላህ ይላቸውና ረሱል ሰለላሁ ዐለይሂ ወሰለም መረ ማለት አልፈው ሄዱ አላ ሱብረት ሚን ጧም በሆነ ቁልል ላይ ማለት ነው ያው ለምግብነት ለምግብ ፍጆታ የሚውል የሆነ ማለት ነው ያከምር ወይም ያከምችት فادخل يده فيها ነብዩ አለይሂ ሰላም እህሉ ውስጥ እጃቸው እንዲህ አስገቡት ነገር ሊመጣ ነው ፈናለት አሳቢሁ በለላ እሱ ማነው ነብዩ ሰለላሁ ዐለይሂ እጃቸውን አስገቡ ውስጣ እጃቸውን እርጥበት ነካቸው ከዛ ምን አሉት ማሃዳ ሳህብ ጧም አሉት ይሄ ቃ ምን ሆኗል እ ይሄ ምን ሆኗል ረጠበኝ ሳጀን አሉት አዎ ያ ረሱላህ አላቸው ከዛ ተናገረው አሳበቱ ሰማው አለ ሰማያ ግን ተሆነ አለ ማለት ዝናብ ማለት ነው ቃል አፈራጃልተው ሀዳ ዝናብ ይመታው አፈራጃልተው فوق الطعام ከላይ ለምን አላደረከውም ከየራሁ الناس ሰዎች ያውትና ይረዱህ ዘንድ من غش فليس مني ይሄ ማታለል ነው የሚሆነው ሰው ማታለል ማጭበርበር ደግሞ ከኔ ያረቃል እንጂ አያቀርብም ብለው ነብዩ አለይሂ ሰላቱ ሰላም ገልጸዋልና رواه مسلم ኢማም ሙስሊም ዘግበውታል ነው ليس ليس ممن اهتدى واقتدى بعلمي ይህ አይነቱ ሰው ቂል ነው ሞኝ ነው ምክንያቱም አታሏልና ያው ነው እንግዲህ አንዳንድ ሰዎች በጣም የደረቀውን እህል ሚዛን ይመታላቸው ትንሽ ያረጣጥቡታል የዛ ጊዜ በጣም ይነሳል ሚዛን ይጨምራል እርጥበት ሲኖረው በዛ መልኩ ተጭበርብሮ የመጣ ገንዘብ አይጠቅመንም ስራውም ያጭበርባሪዎች ነው ያለን ነው ችግር እንኳን ካለበት ችግሩን ከላይ አጉልቶ አውጥቶ ማሳየት እንጂ ምናልባት እሳቸው ብልጥ ስለሆኑ እጃችን አስገብተውት እንጂ ሌላው ደግሞ እጁን ማስገባቱን ሊያቆም ይችላል ማለት ነው رواه مسلم ቀጥሉ وعن عبد وعن وعن عبد الله بن بردة عن أبيه رضي الله تعالى عنهما قال قال رسول الله صلى الله عليه وسلم من حبس الإناب أيام قطاف حتى يبيعه ممن يتخذه حمرا خمرا فقد تحق فقد تكحم نار على بصيرة راه الطبراني وفي الأوساط بإسناد حسن <coughs> آه، من غش فليس مني منه وعن عبد الله بن بريدة عن أبيه رضي الله عنهما قال قال رسول الله صلى الله عليه وسلم يعني تكرر من حبس العنب أيام القطاف حتى يبيعه ممن يتخذه خمرا فقد تقحم النار على بصيره رواه الطبراني في الاوسط باسناد حسن ከአብዱላህ الله بن بريده ከአባቱ ከቡረይዳ ነው ስራቸውን ያደረጉላቸው ምን አለ ቃል ቃል ረሱላህ ያ አላህ መልእክተኛ ተናግረዋል من حبس العنب ዒነብን ወይንም ያከማቸ ማለት ነው ለምሳሌ አያም ልቂጣፍ በሚለቀምበት ሰዓት በውቂያ ሰዓት እንጂ ማለት ነው حتى يبيعوا يشطوا ዘንዳ ምን የተخذ خمرا خمر አድርጎ ለመጠቀም خمر አድርጎ ለመጠቀም እና በዛ ጊዜ ለመሸጥ አመች ምሆን ሳጠብቆ ይህን ስራ ከሰራ ፈቀታ ፈቀል ተቀሐመ النار ለእሳት ተዳርጓል አላበሲረትን እያወቀ ባለማወቅ ሳይሆን እያወቀ ራሱ ወደ እሳት ማግዷል ወይም ማስገብቷል አው ተቀሐመ ማገደ ራሱን አናረ እሳት ውስጥ አላ በሲረትን እያወቀ እንደማለት ነው رواه الطبراني في الاوسط باسناد حسن ብለዋል ስለዚህ ሁላችንም ንግዱ ዓለም ላይ ልናደርገው የሚገባ ነገር ነው የነገር ያለው ታንትሞ ዛሬም ሆነ አንዳንድ ሰዎች በቀለም የበረው እንግዲህ አንዳንድ ህይወችን ይገዙና ለዘና ለባል ያው ክርስቲያኖች ለጠላ ለምሳሌ የሚጠቀሙት እዛ ሳለ ይወደዳሉ ተጠብቆ ይዛሉ ከዛ ይሸጣሉ ማለት ነው ይሄ አይሆንም ይያረን ነው ምን حبس العنب ايام القطاف ሲለቀም በሚለቀምና በወጣው ሰዓት እንደማለት ነው حتى بيعه من يتخذه خبر ذا ሰዓት ደግሞ ያው ለኸምርነት የሚፈልጉ ሰዎች እስከሚገዙ ድረስ ያቆየዋል ማለት ነው ይህን ስራ የሚሰራ ሰው ተቀሐመናር አላ በሲራ በግንዛቤ ላይ ያለ አውቆ ሆን ብሎ እሳት እንደመግባት ይቆጠራል ባጭሩ ቀጥሉ وعن عائشة رضي الله تعالى عنها قالت قال رسول الله صلى الله عليه وسلم الخراج بالضمان رواه الخمسة وضعفه البخاري وأبو داود وصححه الترمذي وابن خزيمة وابن جارود وابن حبان والحاكم وابن قطان طيب وعن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم الخراج بالضمان رواه الخمسة وضعف وضعفه البخاري وابو داود وصححه الترمذي وابن خزيمة وابن وابن حبان والحاكم وابن قطان ملن فالشكاية تذكر سراشنا له الله من النبي عليه الصلاة والسلام الخراج والتيت وإن دمو وجه ቢዶማኒ በክፍያ ነው طيب الخراج ወጭ ማውጣት ቢዶማኒ በመክፈል ነው በዋስትና ነው ማለት ነው ሐዲስ ወደ የሚገባቸው ረዋ 5 ضعف البخاري وابو داود ያው ዘጋቢዎችን ወደ የሚየው الخراج الغلة والك والكرع أي الفوائد والمنافع الحاصلة من العين المباح طيب خراج ما ته طريق قالو وجه ما خراج الخراج بالضمان بكفيانو خراج بكفيانو هذا بالضمان معناته አንድ ሰው የገዛውን ነገር ጥቅም የሚያገኝበት ሲሆን ለሙሽተሪው ያው ላምጪው መስጠት አለበት እንደሚባለው ያው መከፈል አለበት ነው ያለው ግደማን ላምጪው ብራሽ ለምን ይጻፈው ላምጪው ምን ስጠው ነገር አለ ለሰጠ ይሰጣል ላወጣ ክፍያ ይከፈላል ነው ከዛ ነው هذا الحديث الوجيز المفيد من جوامع الكلم الشمالي على معاني كثيرة ብዙ ትርጉም የሚሰጥ ሐዲስ እጥርምት ያላው አቅርቦታ እንጂ قاعده من قواعد الدين ይላል ሐዲስ ራሱ ብዙ ሁክሞችን ወይም ብያኔዎችን ከዚህ ሐዲስ ተመራምረው ለማውጣት ሞክረዋል ብዙዎቹ طيب فمن ابتاع ارضا መሬት ገዛ አንድ ሰው ፈስተመረ አረሰና አገኘባት ገቢ ያገኘ ማለት ነው አው ማሸተን فحلبها አለባት ፍየልሱን ከላምቱን طيب መኪናም ትሁን ምን ትወጭ ወጣበት فركبها وحمل عليها ثم وجد بشيء من ذلك عيبا فله ان يرد الرقبه ያን ኪሳራ ወይም ደግሞ ጥሩ የሆነ ነገር ያላገኘ ሰው ፈኸ ምን ያደርጋል فمن ابتاع ارضا فاستعملها መሬት ለምሳሌ ገዛና ተጠቀማት ወይም ላም ገዛና አለባት መኪናም እንደዛው ጋለባትና ወደ ሆነ ቦታ ሄደባት ትራንስፖርት ተገለገለባት ማለት ነው ከዛ በኋላ ثم وجد بشيء من ذلك عيبا በዛ በቃ በገዛው ዕቃ ላይ በመሬቱም ሆነ በእንስሳዋ ነውር አገኘበት ማለት ነው የመመለስ እድሉ አለው ወላ ሻፊ من تفع به በዛ በተጠቀመበት የሚከፍለው ነገር የለም ለምን لانها لو تلفت ما بين مده الفسخ والعقد لكانت في ضمان المشتري ያ በጠፋ ኑሮ ነው የሚላች ነገር በአፈረሰበትና ግብይቱን በተሳሰረበት መካከል ላይ እሺ ምን ይሆን ነበር ለካነ ሲደማይ ሙሽተሪ ለምሳሌ የሶስት ቀን ምርጫ ሰጥቶት ገዛ ነበር የሶስት ቀን ምርጫ ሰጥቶ ገዛ طيب እዚህ ማከል ብትሞታችን ሰሳ አይብ ካገኘበት ትመልሳለህ አይብ ካላገኘህ ያው ተቀጣይ ግብይቱን ተባብሎ ተጋዙ እዚህ ማከል ላይ ሞተች ሟች ነገር ናት ማን እንስሳ ናት ማን በል ማን የሚከስረው ሻጭ ነው ገዥታ ነው የሚከስረው ገዢ ነው እንትን ምንድነው ምርጫ አያመር ኸያር ምርጫ ላይ ባለበት ሰዓት ምርጫ ስላችሁ መንግስት ምርጫ እንደመሳቸው ይሄን ወጣ ይሄን ያስጨልሃለሁ ከመጠነህ ትቀጥላለህ በዛ ግብይት ላይ ካልመጠነህ ትመልሳለህ የሚባል ምርጫ አለ ዘማ ከተሞተች ያው ገዢ ነው የሚከስረው እያለ ያለው አሁንም ያወጣ ሰው ፈገለገለባት መኪና መኪና ከሆነችም መሬቱን ኮንሰርሶ በላባት ያው ሲመልስ ይመልሳል የተጠቀመውን ያክል እንትን ብሎ ተጠቅሞ ማለት ነው እሺ አስቦ